قل إن العقيدة الإسلامية إسلامي عقيدة إلى العقيدة الإسلامية عقيدة الإسلامية مالت إلى هي الصع التي بعث الله بها رسله الله መልእክተኞችን የላከበት ማለት ነው ወአንዘለ ቢሃ ኩቱበ አላህ ስብሓንሁ ወተዓላ መጽሐፉን ያወረደበት ነው። ወአውጀበሃ ዐላ ጀሚዕ ኸልቅህ በፍጡራኑ በአጠቃላይ አላህ ስብሓነሁ ወተዓላ ግዴታ ያደረገው አላ ጀሚዕ ሲባል አላ ጀሚዕ ኸልቅ በሁሉም ፍጡራን ሲባል አልጂን ወልኢንስ በሰውም ባጋንንትም ማለት ለምንድን ነው except ያደረገው? ፍጡር ሲባል ብዙ ነገር ሊያካትት ይችላል አይደል እንዴ? እንስሳዎችም ሁሉንም ሊገቡ ይችላል ግን የተፈለገው እዚህ ጋር አልጂን ወልኢንስ ነው አላህ ስብሓንሁ ወተዓላ ሸሪያውን ያወረደበት ማለት ነው ስለዚህ የተፈለገበት ማን እንደሆነ ገለጸላችሁ ማለት ነው ካቲቡ كما قال تعالى الله سبحانه وتعالى እንዳለው ማለት ነው وما خلقت الجن والإنس إلا ليعبدون ما أريد منهم من رزق وما أريد አዩጥዒሙን ሰው ልጅንም ሆነ አጋንንትን አልፈጠርኩም እኔን ሊገዙ እንጂ ኢላ ሊያዕቡዱን አይ ሊወሕዱኒ ማ ኡሪዱ ሚንሁም ከነሱ አልሻም ምን ሪዝቂን ከሲሳይ ወማ ኡሪዱ አን ፍጡራን የሰው ልጆች እንዲመግቡኝም አልፈልግም ይላል አላህ ሱብሓነሁ ወተዓላ ወቃለ ተዓላ ወቀዳ ረቡክ አላ ተዕቡዱ ኢላ ኢያህ يتان فردا دنجج ألا تعبدوا أتجزوا سين إلا إياه سننج وقال تعالى بل لا يقرأ أن تتجمع الله سبحانه وتعالى من ألا ولقد بأثنا برقت لكنا في كل أمة بيان دان أمة رسولة من ملك تنيا من بلد أن اعبدوا الله الله انتجزوا واجتنبوا الطاغوت ጣዖታትንም እራቁ የሚል ትእዛዝ አነግበው ወደ ሰው ልጆች ላክ ናቸው ይላል አላህ Subhanahu Ta'ala فكل الرسل ሁሉም መልእክተኞች ጃኡ መጥተዋል ወደ ሰው ልጆች ቢዳዕወቲ በመጣራት ኢለ هذه العقيدة ወደዚች አቂዳ የሰው ልጅ ወደ ተፈጠሩበት ዓላማ ይጣሩ ዘንድ ሁሉም ሩሶች መጡ። እጅልሱ ወኩሉ ልኩቱብ ኢላህያ ሁሉም ከአምላክ ዘንድ የተላኩት ኪታቦች ነዘለት ምን ብላለች? ወርዳለች ይላል። ሁሉም ኪታቦች ነዘለት ምን ብላለች? ወርዳለች። በምን ዓላማ? ሊበያኒሃ አቂዳን ምን ልትል ልታብራራ ልትገልጽ ወበያን ማ የጥሉብሃ አቂዳ የሚፈልገውን ነገር ደግሞ ከመግለጽ አንጻር ዩብጢሉሃ ማ ዩብጢሉሃ ምን የሚላት የሚያበላሻት አቂዳን የሚያበላሽን ነገሮች በማብራራት ወዩናቂዙሃ እንዲሁም ሊያፋልሳት የሚችል ሊያበላሻት የሚችልን ነገር ከማብራራት አንጻር አንግቦ ይሄንን መልእክት መጥቷል። አው የንቁስሃ ወይም ደግሞ ምንም ይላል የሚያጓዱላት ነቀፈ ማለት ማለት ጎደለ ማለት ነው። ዩናቅሱሃ ምን ማለት ነው? የንቁሱሃ ማለት ማለት የሚያጎላት አቂዳን የሚያጓድሉ ነገሮችን የሚያብራራ ሲሆን አላህ Subhanahu Wa Ta'ala ምኖችን አወረደ ምኖችን አወረደ ኪታቦችን አወረደ መልእክተኞችንም ላከ ወኩሉል ሙከለፊን እያንዳንዱ ለአቅመ አዳምና ለአቅመ ሔዋን የደረሰ የአላህ ስብሐነሁ ወተዓላ ትእዛዝ የሚመለከታቸው ማለት مكلفين ማለት ሸሪያዊ ተግባራቶችን ሊተገብሩ ግድ የሆነባቸው ሰዎች ምን ይባላሉ? مكلفين ይባል። ኡሱለል ፊቅህያ የሚባለውን ትምህርት ላይ በይበልጥ detail እሱን እንገባና እናየዋለን። مكلفين የሚል ራሱን የቻለ ርዕስ ይኖራል። ወኩሉል ሙከለፊን ሙከለፊን ማለምን ማለት ነው ሸሪያዊ ድንጋጌን ሊፈጽሙ ዘንዳ ግድ የሆነባቸው ሰዎች እነዚህ ነማን ናቸው? አልባሊግ አልዓቅል አረን ባሊግ የሆኑ አቂል የሆኑ ሰዎች ናቸው። አረን እንዴ እኚህ የመሳሰሉት ምሳሌ ማለት ነው። ሚነል ኸልቂ ወኩሉል ሙከለፊን ሚነል ኸልቂ ከፍጡራን ሸሪዓዊ የሆነ ተግባራት ወይም ትእዛዛቶችን እንዲፈጽሙ ግድ የሆነባቸው ሁላ ኡሚሩ ቢሃ ኡሚሩ ቢሃ ደሚር ወዴት ነው የሚመለሰው? ወደ አቂዳ በእሷ ታዘዙ። በምን በምን ታዘዙ? በአቂዳ ታዘዋል። ወኢነማ ካነ እነሆ እኮ የሆነው هذا شأنه ጉዳዩ ይሄ የሆነበት ምክንያት የአቂዳ ጉዳይ ወአሐሚየቱሁ አሐሚየቱሁ ማለት ማለት ነው? አንገብጋቢ የሆነበት ምክንያት ሊጀዲር የተገባው ሆኖ ጀቢር ማለት ማለት የተገባው ሆኖ ሊጀቢር ማለት አስለን ጀቢር ማለት የሚገባው ሊጀዲር የሚገባው ከመሆኑ አንጻር ነው ቢልዒናየቲ ምን በማለት ትኩረት መስጠት ወልበሕቲ በሕት ማለት ምን ማለት ነው? ጥናት ስለሱ ማድረግ ወተዓሩፍ ዐለይህ በሱ ላይ ደግሞ ለሰው ልጆች ተዓሩፍ ማለት ማለት ተዓሩፍ ሲባል የማታውቀውን ነገር ነው ማወቅ ግልጽ ምሳሌ عرفت الشمس عنها طالعة ብትል ጠዋት ላይ አረፋ አይባልም ይሄ ግልጸዋል። ረአይቱ የሚለው ወይም ደግሞ አሊምቱ የሚለው ነገር ይበቃዋል። አረፍቱ የሚባለው ለምን አይነት ነገር ነው? አዲስ ነገር አዲስ ግኝት እንዲሁም ውስጠ ሚስጥር ያለው ነገር ነው። አረፍቱ ብዙ ጊዜ የሚጠቀሙት ማለት ነው። ወተዓሩፍ አለይህ በሱ ላይ ደግሞ ጥልቅ እውቀት መያዝ ስለሚያስፈልግ ነው። ቀብለ ኩሊ ሸይኢን ከሁሉም ነገር በፊት የሚገባው ስለሆነ ነው። አላህ ስብሓነሁ ወተዓላ መልእክተኞችን ይህንን ነገር አንግበው ጥሪ ይጣሩ ዘንድ የላከው እንዲሁም ኪታቦችን ሚን ፈውቂ ሰብዕ ሰማዋት ያወረደበት ምክንያት ፍጡራኖች ላይም ግዴታ ያደረገው በዚህ ምክንያት ሁሱሰን በተለይ በተለይ ወአነ ሀዚህ ልዓቂዳ ይህች እኮ አቂዳ አቂዳ የሚባለው ነገር ትተወቀፍ በእሷ ላይ የተገደበ ነው አለይሃ ሰዓደቱ ልበሸሪያ የሰው ልጅ ደስታ በእሷ ላይ የተገደበ ነው ደስተኛ የመሆን ደስተኛ ያለመሆን ነፃነት የማግኘት ነፃነት ያለማግኘት هناك بسؤال يتكتب أكيد أن تدفيد دستيني تهون الله في الدنيا والآخرة على بلزي أدمو دستان تنفق الله مالك نسعى النتم اللي الله أني قذاك وتوهيدني هذا سؤال نسعى بسؤال لا يخاف إلا الله ولا يطلب إلا من الله ولا يسجد ولا يركع إلا لله إيه ولا يعني الجبل توحيد من يعني المالك قلال نقرع في الدنيا والآخرة يسوري جستين يامون بدنيا باخرة يتقذبوا بسوالي قال الله تعالى الله سبحانه وتعالى يهنم بما اسم الكتب الوان من يكفر بالطاغوت بس او تعتك ويؤمن بالله ما الله يمنه فقد استمسك برقت شبطان نوان بالعروة الوثقى ታማኝቷን ምን ገለበት ጠብቷል። ለው ጥፋመ ለእሷ ምን የሌላት መበጠስ የሌላት ኢንፊሳም ማለት መለየት ነዋ? ለው ጥፋመ ለሃ ለእሷ መለየት መበጠስ የሌላት ተመልከቱ። በዚህ ዱንያ ላይ ሌላ ፍጡራን ላይ መንጠልጠል አብዱልቃድር ጀይላኒ፣ ኑር ሁሴን፣ አቃጥባርዬ፣ አልከስዬ የቦረ ነው ብሎ ቢጮ ሰውየው ዑርወቱል ውስቃ የለው። ግልጽ ነው። የተንጠለጠለው በማን ላይ ነው? በማን ላይ ነው? በፍጡር ላይ የማያዛልቅ ዘለበት ነው የያዘው። ይበጠሳል ማለት ነው። ግልጽ ነው። አንድ ነገር ተበጠሰ ማለት ይዘው ስታበቃ አንተ ምን ትላለህ? ከያዝከው ጋር አብረህ ቁልቁል ትወርዳለህ፣ ትወድቃለህ። ግልጽ ነው። አላህን ስብሓነሁ ወተዓላ የያዘ ተውሂድን የጠበቀ ግን ለምትፋ መላ እስተ አኺራ ድረስ ታዘልቀዋለች ማለት ነው። ومعنى ذلك የዚህ እኮ ጽንሰ ሀሳብ ትርጉም አነመን አፈለት የድሁ አነመን አፈለት አፈለት ማለት ምን ማለት ነው? ባዶ የሆነች ማለት አፈለት ባዶ የሆነች የድሁ እጁ ሚን هذه العقيدة ከዚህ አቂዳ ባዶ የሆነች ቢማዕና ተውሂድን ምንም ያልያዘ ተውሂድን ጨብጦ ያልያዘ ሰው ፈኢነሁ ኖኮሱ የክሆኖ ይሆናል ሙተመሲከን የያዘ ይሆናል ቢልአውሃም ወህም ወህም ማለት ማለት ቅዠት ብፅዋት ወህም ማለት ቅዠት እውን አይደለም መዋለል በለው ከፈለክ ሌላ አማርኛ ያ ላይ ነው ያለው ወህም ላይ ነው ያለው ግልጽ ነው ሽርክ ነው ያለው ወህም ላይ ነው ዓቂዳ ፊዝ ነው ዓቂዳ حقيقة متمسك بالعروة الوثقى لبال የሚችለው والباطل ሌላኛው ምን የያዘ ነው የሚሆነው ባጢልን የያዘ ነው የሚሆነው ምን ያህል የያዘ ሰው ومعنى ذلك أن من أفلت يده እጁ ባዶ የሆነች من هذه العقيدة ከዚች አቂዳ አፈለት ማለት አስሉን ተኸለሰ ሚኑ ማለት ግልጽ ነው ተኸለሰ ሚንሁ ማለት ማለት ከሱ ምን ያለ የጠራ ባዶ የሆነ ማለት ከአቂዳ አቂዳን አልያስክም ማ ዐንደከ አቂደቱን ፈኢነሁ የኩን ሙተመሲከን ቢልአውሃም ስለዚህ አንድን ነገር ካጣ ሰውየው አንድ ነገር አለው ማለት ነው አይደል ዒልም አለው ከተባለ ምንድን ነው ጀህል እሱ ጋር የለም ማለት ነው አይደል አሁንም አቂዳ የለም ካለን እሱ ጋር ምን ማለት ነው ባጢልና ወህምን ይዟል ማለት ነው ባጢልና ወህም ባጢል ሲባል ውድቅ ነገር ነው እሱ ጋር ያለው እውን ተጨባጭ ነገር የለም ማለት ወህም ከተባለ خلاص መዋለንና ቅጀት እሱ ጋር فماذا بعد الحق إلا الضلال አዎ ከሐቅ በኋላ ጥመት እንጂ ምን አለ ሐቅ የሚባለው ማን ነው ሐቅ የሚባለው ማን ነው አቂዳ አይደል እንዴ ሐቅ የሚባለው አቂዳ ነበረ خلاص ما عنده عقيدة عقيدة የለም ስለዚህ እሱ ጋር ሊኖር የሚችለው ምንድን ነው ማለት ነው ወህምና ባጢል ነው ሊአነሁ ፈማዛ ባዕደ ልሐቂ ኢላ ضላል ስለዚህ ይህ ነው ሊሆን የሚችለው ማለት ወዛሊከ አላህ ስብሓንሁ ወተዓላ ሰማይ የፈጠረበትን ምድር ያስገኘበትን የተለያዩ ኒዕማዎችን ጸጋዎችን አላህ Subhanahu Ta'ala ያደረገበትን እንዳለ ሆኖ ከጠቀሰ በኋላ ምን ይላል? ይሄ ሁሉ አላህ ማድረጉ ሰማይ ምድር መፍጠሩ የተለያዩ ጸጋዎችን በዱንያ ላይ ማድረጉ ذلك በመሆኑ ነው ቢአን አላህ አላህ እኮ هو الحق እሱ ምንድነው ምን በመሆኑ ነው እውነተኛ አምላክ በመሆኑ ነው ወአነማ የድዑነ እነሆ እኮ ከእሱ ውጭ የሚጠሩት ከማን ውጭ ከአላህ ውጭ የሚጠሩት ሚን ዱኒ ሁወ ልባጢል እሱ ምን ስለሆነ ውድቅ ስለሆነ የሰው ልጆች ይህንን ይገነዘቡ ዘንድ ነው ربنا خلقنا ورزقنا ولم يتركنا هملا ችላ አላለም ብዙ ነገሮች አደረገ ይሄ ሁላ እሱ ያደረገልንን አምላካችንን አውቀን ወደ ዋህዳንያ አላህን ስብሐነ ወተዓላ አንድ አድርጎ ወደ መገዛት እንድንሄድ ዘንድ ነው። ይህ ነው ዋናው ትልቁ አላማ ማለት ወብታሊ የሰው ልጅ እንግዲህ አቂዳ ከሌለው ወብታሊ ከዚህ በመቀጠል ማለት ታሊ ማለት በመቀጠል ነው አይደል? ወብታሊ ከዚህ በኋላ የኩኑ ይሆናል አቂዳ የሌለው ሰው መሲሩሁ ምኑ መመለሻው ኢለናሪ ወዴት ይሆናል? ወዴት ይሆናል? ወደ እሳት ወቢእሰል ቀራር መኖሪያውም ከፋች ይላል። ወቢእሰ ከፋች አልቀራር ምኑ መኖሪያው ከፋች ይላል። አዳዲስ የሚከብዳችሁ ቃል ካለ ከስሩ ማስመር ትችላላችሁ። ወልአቂዳ አቂዳ ማለት ማዕናሃ ትርጉሟ ጽንሰ ሀሳቧ አቂዳ ማለት ምን ማለት አቂዳ አቂዳ አቂዳ ቅድሚያ ለተውሂድ እየተባለ የሚባልበት ምክንያት ምንድን ነው? አላህ ስብሓነሁ ወተዓላ ነህው ፍቅህ ሌላ ሌላ ሌላ ነገሮች ለምን አላወቅክ ብሎ አይደለም አላህ ስብሓነሁ ወተዓላ የሚጠይቅ የመጀመሪያው ጥያቄ አቂዳ خلق الله سبع سماوات وخلق الجنة والنار وأرسل الرسل لأجل لأجل ماذا؟ التوحيد ለተውሂድ ዓላማ ብሎ ነው አላህ Subhanahu Ta'ala ሌላው ማሟያ ናቸው ሰውየው ተውሂድን ሳያውቅ كتب الستة للتعرب بكرة عقيدة سينورو للا كتابوشن جوك وكت بنورو لا فائدة له من التكمل كمثل الحمار يحمل أسفارا بئس مثل القوم نميون بك لكن ده أيام من ترقم بلا للا مهمان يعني. وأنه تبين منهم يستطوا توحيدنا والعقيدة اكيدة أمانت معناها تنساسة وترقمها ما يصدق العبد አንድ ባሪያ እውነት የሚለው ነገር ነው። ማ ዩሰዲቁ ለዓብዱ አንድ ባሪያ እውንን እውነት የሚለው ነገር ነው። ወየዲኑ ቢህ በሱም እምነት አድርጎ የሚይዘው ነው። ማ ዩሰዲቁሁ ልዓብድ አንድ ባሪያ እውነት የሚለው ነገር ነው። እውነት ምሳሌ አንድ ሙስሊምን ብንፈልግ ብንይዝ ተውሂድ የያዘ ሰው ዩሰዲቁ ረበሁ ጌታውን እውነት ይላል አይደል እንዴ አነሁ ረቢ ወአነሁ ኻሊቂ ወአነሁ የስተሂቁ አልዒባዳ ኩለሁ ሊላህ ጀለ ወዓላ ግልጽ ማለት እሺ ወየዲኑ ቢሂ በሱም እምነት አድርጎ የሚይዘው እሺ አንድ ዛፍም የሚገዛን ሰው ብትወስዱ ያው ዩሰድቅ አነ ሸጀር የንፈዕ ወየዱር ويدين بذلك أن الشجر ينفع ويضر يكون عقيدته قلتران ሌላውንም ብትወስደው ከአላህ ውጪ የተለያዩ ሳሌዎችን የሚገዛ መላእክቶችን የሚገዛ ማንንም በለው አንቢያዎችን የሚገዛዎችን ብትወስዳቸው አቂዳ ነው የሚሆናቸው ግልጽ ነው ሊአነሁም የዲኑነ ቢዛሊክ ሊአነሁም يعدون أن الأنبياء والصالحين يضرون وينفعون يصدقون على ذلك ويدينون بذلك قلت عليه لزانون فإن كانت كهونة እንግዲህ هذه العقيدة ይቺ አቂዳ ከሆነች ሙዋፍቀተን ምን ያለች የገጠመች ከሆነች ሊማ በዐሰ አላሁ ሩሱለህ መልእክተኞችን አላህ ለላከው ዋና ዓላማ የገጠመች ከሆነች ወአንዘለ ብሂ ክቱበህ አላህ ኪታብን ላወረደበት ለሆነው ዓላማ የገጠመ ከሆነ ፈሂየ ዓቂደቱን ሰሒሐቱን ሰሊመ ምን ትባላለች? አቂዳ ሰሒሐ ትክክል የሆነች አቂዳ ሰሊማ ንጹህ የሆነ ሰላም የሆነች አቂዳ ትባላለች። መፍሁም ገብቷችኋል? ወይላ ልብ በሉ ምን ማለት ነው? እኛ ራሳችን ራሳችንን ልንጠይቅ ይገባል። እዚህ የተቀመጣችሁት ለሴቶችም ወንዶችም የኔ አቂዳ ቁርአንና ሐዲስ ባዘዘው መልእክተኞች በመጡት ኪታብ በወረደበት መልኩ የገጠመ አልገጠመ ብለው ሁሌም ራሳችንን ልንጠይቅ ይገባል። ያንን ካልገጠመ አቂደቱን ሰሂሃ አይባልም። የአንተ አቂዳ ትክክል ሊባል የሚችለው መቼ ነው? ቁርአንና ሐዲስን የገጠመ ጊዜ ነው። መልእክተኛ የተላኩበትን ቁርአን የወረደበትን ዓላማ ሲገጥም ብቻ አለበለዚያ አንቺ አቂዳ አለኝ ብትይ ምንም ፉርሽ ነው የሚሆነው። ይሄንን እስካልገጠመ ድረስ ማለት ስለዚህ ቁርአንና ሐዲስን ከገጠመ فهي عقيدة صحيحة أه سليمة سليمة ያለበትን ምክንያት ልብ በሉ አቂዳ ሰሂሃ ብሎ አላቆምም ሰሊማ ነው ያለው በቃ ሰላም ይሁን አንዳንዱ የሰለፎችን መንገድ እየተቃረነ አቂዳ ሰሂሃ እንደያዘ ራሱን ይቆጥራል ላ አቂዳ ሰሂሃ ሰሊማ إذا اتبعت الكتاب والسنة على فهم سلفنا صالح تفسير تحصل بها النجاة ስለዚህ አቂደቱን ሰሒሃ ከያዝክ ደግሞ ምን ይገኝላል? تحصل بها بس يجنيال تحصل بها بس تجنيال من النجاة من عذاب الله كالله كتات من مونه من مونه نجا مونه والسعادة دستنيا مونه يجنيال في الدنيا والآخرة فدنيا باخرة دستنيا مونه يجنيال የሰው ልጆች በአሁኑ ሰዓት ደስታን ለመፈለግ የማያደርጉት ነገር የለም። ነዓም የዝኑን ዝሙት ይፈጽማሉ። ወየሽረቡን አልኹሙር ወየኽተሊጡን ሐታ ባዕዱም ደኸሉ ፊ ሊዋጥ ሰዶማዊነትን አንሰራፉ። የተለያየ የራቁት ሩጫ፣ የራቁት ጥቃ ውርወራ፣ ይህን የመሳሰሉ የጅል ስራ ተግባር ህፃናት የሚሰሩትን ሁላ ይሰራል። ግልጽ ምን ለማግኘት ብለው ደስታ ግን ከዓለማችን ቁጥር አንድ ደስታ ያጡት እነሱ ናቸው። ስለዛም ስታያቸው ምንድን ነው ምንድን ነው የሚሆኑት? ራሳቸውን በማጥፋት ቁጥር አንድ እነማን ናቸው? እነዚህ ናቸው። በድህነት የሚታወቁ ሀገራቶች አይደሉም፣ ወይም በአቂዳ የሚታወቁት አይደሉም። በሬሾ ደረጃ ላይ ሲሰላ ቁጥር አንድ ራሳቸውን አጥፊ እነማን ናቸው? እነዚህ ሰዎች ናቸው። ለምን ደስታና የነሱ ፍለጋ ፍየል ወዲህ ቅዝምዝም ወዲያ እንደሚባለው ሆኗል። ደስታ የሚገኘው በምንድን ነው? በአቂዳ ለአላህ ስብሐነ ወተዓላ እውነተኛ ተገዢ ስንሆንና ስንሆን ብቻ في الدنيا والآخرة وإن كانت هذه العقيدة እቺ አቂዳ ከሆነች ሙኻሊፈ ሙኻሊፈተን የተቃረነች ከሆነች ሊማ አርሰለላሁ ላሁ ቢሂ ሩሱለህ አላህ መልእክተኞችን ለላከበት ዓላማ የተቃረነች ከሆነች ወአንዘለ ቢሂ ኩቱበህ አላህ ኪታቡን ላወረደበትም ዓላማ የተቃረነ ከሆነ ፈሂየ አቂዳ እሷ ምን ትባላለች? አቂዳ ትባላለች። ቱጂቡ ሊአስሓቢሃ ለእሷ ባለቤቶች የምታስገኝላቸው ቱጂቡ ማለት ማለት ነው የምታስገኝላቸው ማለት ነው እሺ ግድ የምታስገኝ ሳይሆን ምን ማለት ነው የምታስገኝላቸው ነው የምትሉት ሊአስሓቢሃ ለባለቤቶቿ አልዓዛብ ቅጣትን የምታስገኝ ወሸቃ እድለቢስነትን ምን ወሸቃ እድለቢስነትን ፊ ዱንያ ወልአኸራ በዱንያ በአኼራ እድለ ቢስነትን የሚጎናጸፉበት ነው። ተመልከት፣ አቂዳ እኮ ይዟል። አቂዳቸው ግን ምንድን ነው? ምንድን አቂዳቸው? ቁርአንና ሐዲስን ምን ያህል አይደለም የገጠመ አይደለም። ስለዛ ፋሲድ ሆነ። እንኳን የነሱ አቂዳ ከእሳት ጠብቋቸው ጀነት ላይ ያስገባቸው አይደለም፣ እንደውም ወደ እሳትና እድለ ቢስነት ነው የሚከታቸው። ምክንያቱም የሚፋለስን ሊጋጭ የሚችልን አካሄድ ሄዷልና ማለት መቶም ግልጽ ነው። ፈጠንኩባችሁ ወይስ ጥሩ ነው? ግልጽ ነው አይደል? طيب والعقيدة السليمة الصحيحة عقيدة سليمة الصحيحة ትክክል የሆነች تعصم الدم ደምን ምን ትላለች? ትጠብቃለች። ወልማል ገንዘብንም ትጠብቃለች። ፊዱንያ በዱንያ ወተህሩሙ ሐራም ያደርጋል አልዕቲዳ አለይሂማ በነሱ ላይ ድንበር ማለት በማን ላይ عقيدة سليمة صحيحة በያዙት ላይ ድንበር ማለፍ አይቻልም። وانتهاكهما የእነሱንም መንካት አይቻ ኢንቲሃክ ማለት መንካት ማለት ቢገይሪ ሐቂን ያለምንም ሐቂ እነሱን ምን መንካት አይቻልም። ገንዘብ፣ ደም፣ ክብራቸውን የመሳሰለ ማለት ምን ማለት ነው? ምን ማለት እንደሆነ ባጭሩ ሳስቀምጥላችሁ ሸሪዓ ባለበት ሀገር ላይ ሐንከላህ ምን ባለበት ሸሪዓ ባለበት ሀገር ላይ አቂዳ የሌለው ሰው እንዲወገድ ነው የሚደረገው። አማራጭ ሊኖረው ይችላል። جزية መክፈል ምን جزية ማለት ማለት ነው? ግብር እየከፈለ ሊኖር ይችላል። የሚከፍለው ለምንድን ነው? እየተነፈሰው ያለው አየር፣ እየበላው ያለው رزق የሚኖርበት ምድሩ ላይ የማን ነው? የማን ነው? የአላህ። ስለዚህ መክፈል አለበት። ለማ ለአላህ አማኞች ሙስሊሞች ገብታችኋል አባባል ለአላህ አማኞች ሙስሊሞች ይከፍላል ማ ካፊር ነው የሚከፍለው ጂዚያ ያንን ጂዚያ ማን ነው የሚጠቀመው የአላህ ባሪያዎች ሙእሚኖች በዛ ገንዘብ ይጠቀማል አይ እስልምና አቀበላለሁ ጥሩ ወይላ ጂዚያ ይከፍላል ከዚህ አማራጭ ግን የለውም ምን ማለት ነው ከዚህ ምድር መወገድ ነው ያለው አማራጭ ግልጽ እሱም ተስፋ ይደረግለት እስልምናን ይቀበላል ካልተባለ ጊዜውን ራሱ ተቀብሎ ጊዜውን ሳይቀበሉት ራሱ ሊወገድም ይችላል። ልክ ነው። እንደ አስፈላጊነት እንደ ሸሪያ ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዳሉት ምን الله ملكتني امرت ኡሚርቱ ታዘዣለሁኝ አሉ አን ቃቲለ الناس የሰው ልጆችን ልጋደል ዘንድ ታዝዣለሁ አለ። ኡሚርቱ ምን ብያለሁ? ታዝዣለሁ። አኑቃቲለ ለናስ የሰው ልጆችን እጋደል ዘንድ ሐታ የቁሉ ላኢላሃ ኢለላህ ላኢላሃ ኢለላህ ሲሉ ድረስ ከአላህ በስተቀር አምላክ የለም እስኪሉ ድረስ ፈኢዛ ቃሉሃ ካሏት እሷን አፈሙ ሚኒ ከኔ ጠበቁ እያንዳንዱ ነገሮችን ልብ ብላችሁ ተከታተሉ። ጥያቄ ያለው እዚሁ ነው የምትጠየቁት። ነገ ከነገ ወዲያ ምናምን የሚባል ነገር የለም። የፈለኩትን ነው የምጠይቀው። አፈሙ ሚኒ ከኔ ጠብቋል። دماءهم ምናቸውን ገንዘባቸውን፣ ዋመዋለሁም ዲማአሁም ደማቸውን፣ ዋመዋለሁም ገንዘባቸውን إلا بحقها በሐቋ እንጂ ምን ማለት ነው? የሰው ልጅ የአላህን ወህዳንያ ካረጋገጠ በኋላ ገንዘቡ አይነካበትም። አቂዳን ከያዘ በኋላ ማለት ነው። አቂደቱል እስላሚያን ከያዘ በኋላ ደሙንም ማፍሰስ አይቻልም፣ ገንዘቡንም መንካት አይቻልም። ክብሩ መጠበቅ አለበት። በኢስላም ሐቅ ሲቀር ምን ማለት ነው? የኢስላም ሐቅ ኢላ ቢሐቅ ማለት የኢስላም ሐቅ ማለት ያ አ ምሳሌ ዘካ ለመስጠት ሊሆን ይችላል አይደል? ገንዘቡ ሌላኛውስ ሀድ ማሻአላህ ሀድ ገብቷቸዋል። እዚህ ርዕስ ውስጥ የሚገቡት ምንድነው ሀድ ያለባቸው ምሳሌ የሰረቀ ምን ይደረጋል? አቂዳ ቢኖረውም እጅ ይቆረጣል አይቆረጥም? ይቆረጣል። ገብታችኋል? የሰረቀ ቢሆንም እጅ ይቆረጣል። እሺ ዝሙት አቂዳ አለው አግብቷል፣ ግን ተልከሰከሰ። ግልጽ ነው። ተግባር ፈጽም ዝሙት ቢፈጽም ይህ ሰው ከሚስቱ ውጪ ነውና ምን ይደረጋል? ይገደላል ብረጅ። ይህ የኢስላም ሐቅ የሚባለው ኢላ ቢሐቂሃ የሚባለው ይሄ ቂሳስ የገደለ ይገደላል። النفس بالنفس አይደለም ወልዓይኑ ብልዓይን ወስኑ ብስን እንደሚለው ማለት ነው። የሚገባው ይሰጠዋል ማለት ገብታችኋል። ስለዚህ ይህ ምንድነው መደረጉ ለምን ደግሞ አልተጠበቀም አይባልም። አዎ አቂዳ ቢኖረው ይሄ ደግሞ ግዴታ የዲንን ሀቅ ነው። ምን ያለው የተዳፈረው ነው። ቀጨተ ከሌላ ክፍል እየመጣ ነው። እቺን በር እስቲ ዘጋ መለስ አለ። ሴቶች በሩን መለስ አድርጉት። ቀስ በይና ይሻላል አይደል? ያው በቃ ኮትታ ያው አይታይም። وقال صلى الله عليه وسلم يا الله ملكتني ብለዋል በድጋሜ من قال لا اله الا الله وكفر بما يعبد من دون الله ከአላህ በስተቀር አምላክ የለም ያለ ከአላህ ውጪ በሚገዟቸው ነገሮች የካደ ሐሩመ ማሉ የእሱ ገንዘቡ ሐራም ነው፣ ደሙም ሐራም ነው። ወሒሳቡሁ አሁን እኛ በግልጽ ያሳየን ኢስላም እስከሆነ ድረስ አሁን ምሳሌ ሰውየው ላይ ላይ ለላ አላ አቂዳ ያዘ በአላሁ አሚር ላይ ይመራል የከለከለውን ይርቃል ይሄ ዛሂር ምኛው ነው ነህኑ ነህኩሙ ብዛሂር አይደል ዛሂር በምናየው ነው የምንፈርደው ወሒሳቡሁ አለላህ ዐዘ ወጀል በውስጡ ለደበቀው ሒሳቡ የት ዘንደው አላህ ስብሓነ ወተዓላ ዘንድ ረዋህ ሙስሊም ወሂያ ከእናንተ ድምፅ ይሰማኛል ብለን ወይስ ከውጭ እሺ ወደ ወሂየ እሷ አይደም በድጋሜ ቱንጂ አቂዳ መያዝ ስለ አቂዳ መያዝ ነው እያወራን ያለው አቂዳ መያዝ አቂዳ መማር አቂዳ ማወቅ በተግባር መዋል ቱንጂ ምን ትላለች ትጠብቃለች ሚን አዛብ የውም ልቅያማ ከቅያማ ቀን ከትንሣኤ ቀን ቅጣት ምን ይላል ይጠብቃል فقد روى مسلم مسلم زجبال عن جابر رضي الله عنه أن رسول الله صلى الله عليه وسلم قال من لقي الله الله يتجنانيا لا يشرك به شيئا بس لي من من ساعة قارة دخل الجنة جنة قبال ومن لقيه الله يتجنانيا يشرك به شيئا بس لي إياك قارة عندش نجر عندش نجر سيون لا ملك مكرب ولا نبي مرسل ولا صالح ولا طالح ما ننما قارة لا شجر ولا حجر ሁሉንም በለው የፈለግከውን አጋራ ፍጥር በአላህ ላይ ምንም የሚመረጥ የለም ዒሳን የሚገዛ ጅብሪልን የሚገዛው ነቢዩ አለይሂ ሰላቱ ሰላም የሚገዛው አብዱልቃድር ጄላንን ብሎ የሚጮህ ሁሉ ምንድነው ያው ግልጸዋል አይ አንተ የተገዛው መላይካ ነው ተብሎ ልዩ ክብር የሚሰጠው የለም ማለት ሁሉም ሽርክ ነው የዝንጀሮ ቆንጆ የለውም ومن لقيه يشرك به شيئا دخل النار وفي صحيحين بصحيح زجبة من حديث عتبان بن مالك رضي الله عنه فإن الله الله سبحانه وتعالى حرم على النار بأسات لي هرمان رجل من قال لا إله إلا الله يبتغي بذلك وجه الله الله هرمان رجل أسات لي لا إله إلا الله يا له በሱ ደግሞ የአላህን ፊትን ፈልጎ ሹፍ ተመልከት ኢኽላስ የሚባለው ነገር ላዚም ሆኖ እዚህ ጋር لماذا قلت لا إله إلا الله لماذا تصلي لماذا تركع فهم؟ كل شيء يحتاج إلى الإخلاص والاتباع مفهوم لذين ونيالو يبتغي بذلك وجه الله ሌላኛው አቂዳ የሚባለው ነገር ወላሂ ቀላል ነገር የምናደርገው አይደለም لماذا نخالف لماذا نكره جماعة التبليغيين وجماعة الأهباش وجماعة الإخوان المسلمين وجماعة وجماعة وجماعة وجماعة الذي لم نعده ያልቆጠርናቸው ያልጠራናቸው የተለያዩ ጀማዎች አሉ ተብሊግ በለው አሕባሽ በለው ሱፊያ በለው የተለያየ አሻዒራ ማዕተዚላ ብዙ ለምንድን ነው የምንጠላቸው? ሊማዛ ነክረሃሁም ሊማዛ ላንዋሪህም ለነሱ ጋር ለምን ወዳጅ አንሆንም? ለምንድን ነው ከነሱ ጋር ማነው? ለምንድን ነው የምንጠላቸው? ሊአጅሊል አቂዳ ፈቀጥ ግጥ ሌላ ነገር የለም። ድንበር አለ እንዴ? ከነሱ ጋር የተጋፋው የወሰዱብ መሬት አለ እንዴ? የተለያየ ለምንድን አቂዳ አይደለም عقيدة نحن نقول أهل السنة والجماعة أولا آه العقيدة أولا عقيدة عقيدة عقيدة ولكن التبليغي التبليغيون يتركون آه أمر التوحيد أمر العقيدة يتركون يستغلون بالفضائل بفضائل ነው መሽጉል የሚሆን ግልጽ ነው አቂዳ እነሱ ጋር አላህ ያበላል አላህ ያጠጣል ተውሂድ ማለት እነሱ ጋር ነው አላህ ያበላል አላህ ያጠጣል ምናምን ከ ከነሱ ውስጥ ዳኢ ተብሎ የት ሊሄድ ይችላል? ከአጥባርያ አልከስዬ የሚባለው ቦታ ላይ ኑሩ ሁሴን ቀብር ላይ ይጓዛል። ለምን? يسمون أنفسهم أنهم تبليغيون بالحقيقة أنهم ليسوا تبليغ አድራሾች አይደሉም በል ኢነሁም ኢሽ ተብዲልዩን ተብዲልዩ ምን ማለት ነው? ለዋጭ ማለት ነው። ገብቷችኋል? ተብሊግ ማለት ምን ማለት ነው? አድራሽ አይደል እንዴ? ተብሊግ ማለት አድራሽ ነበር፣ ግን አድራሽ አይደለም። ምንድነው እያደረሱ ያለው? አህባሽ ሐከዛ አቂዳ ብላ የምታመጣው አላህ ስብሐነ ወተዓላ አላሁ መውጁዱን ቢላ መካን ሰብስቦ ልጆችን የሚያስተምሩት ይህንን ነው ግልጽ ነው አላሁ መውጁድን ቢላ መካን ዩኻሊፉነ ቀውለ ላህ ጀለ ወዓላ الرحمن على العرش استوى الله كأرش بلا يميلون يناقضون الجماعة أخوان المسلمين يتركون عقيدة الإسلامية أو عقيدة أه؟ كأنهم لم يروها إن لا يوز لأجل غايتهم لغاية سيو قلت له ሌሎችም ያልጠቀስናቸው እንዳሉ እንዳሉ እንዳሉ አሉ ማለት ያልተጠቀሱ አለየህ ነህኑ አህሉ ሱና ወልጀማዓ اللهم ثبتنا على عقيدة أهل السنة والجماعة اللهم آمين والعقيدة الصحيحة تككلن عقيدة الصليمة سلام يونجوا يكفر بها يكفر الله بها الخطايا الله سبحانه وتعالى جل من ይልበታል? ይምርበታል። العقيدة كياس الله يمرح الله يمرح تحت ተመልከት فقد روى الترمذي ترمذي بوتال وحسنه حديث حسن بلوتال عن انس رضي الله عنه كأنس بن مالك من استلالف حديثنا سمعت رسول الله صلى الله عليه وسلم يقول النبي عليه الصلاة والسلام سيلو سمواتشلا قال الله تعالى الله سبحانه وتعالى እንዲህ ብሏል ይህ ሐዲስ ምን ይባላል ማለት ነው ሐዲስ አልቁድሲ ይባላል በሐዲስ አልቁድሲ አላህ እንዲህ ብሏል የብነ አደም አንተ የሰው ልጅ ሆይ ለው አተይተኒ ቢቁራብ الأرض خطايا እኔ ዘንድ ለው አተይተኒ ቢቁራብ الأرض خطايا በምድር ልክ ምንን ይዘን ዘንድ ብትመጣ ወንጀልን ይዘ ብትመጣ ثم لقيتني ከዛ እኔ ምን ብትለኝ ብትገናኘኝ ላ ቱሽሪክ ቢ ሸይአን በእኔ ላይ ምንንም ካላጋራህ ለአተይቱከ አንተ ዘንድ እመጣለሁ ቢቁራቢሃ አይ ቢቁራቢል አርድ ማለት በምድር ልክ ይዤ እመጣለሁ መግፊራ ምንን ምዕረትን ይዤ ልመጣለሁ ለምን አላህ አቂዳን በመያዙ አላህ በዋህዳንያ በመገዛቱ አንጻር አላህ አዘነለት ነው ግልጽ ነው አላህ አዘነለት አዎ ነፍስያው አሸንፎት ዝሙት ላይ ወድቆ ሊሆን ይችላል ነፍስያው አሸንፎት ሰርቆ ሊሆን ይችላል። ነፍስያው አሸንፎት ከምሮ ጠጥቶ ሊሆን ይችላል። ሌላ ሌላ ነገሮችን ሰርቶ ሊሆን ይችላል። አላህ ግን ተውሂዱን የጠበቀውን ተውሂድ ሲያየው አላህ አዘነለት ማለት ምህረቱን በምህረት አይኑ አየው ማለት ቢቁራብ ልአርድ ማለት ምን ማለት ነው? ቁራብ ልአርድ ማለት ምልኡሃ በምድር ሙሉ ማለት አው ማ ዩቃርብ ምልኡሃ ወይ ሙሉነቷን ምንም የሚቀረብ ግን ይህንን ያክል መግፊራ እንድታገኝ እንድታገኝ በሸርጡ ቅድመ ሁኔታው ሸርጡ ፊ ሕሱሊ እንዲገኝ ማለት ሕሱል ማለት ማለት መገኘት هذه المغفرة ይህንን የአላህን ምህረት የማግኘት ማለት ነው ሸርጡ ምንድነው እሱ ሰላመቱል አቂዳ ሚነ ሽርክ አቂዳችን ከምን ሰላም መሆን አለበት? ከምን ከሽርክ ሰላም መሆን አለበት። ከፊሩ ወቀሊሉ ትንሹ የሚሆን ብዙ ትንሽ የሚሆን ትንሹም ሽርክ ማለት ትልቁ ይሆን በዛም ማነሰ ግልጸዋለ ነብዩ ትልቁም ትንሹ ውስጥም እንዳይጠፋ አቂዳ ኪታብ ላይ ሙሐመድ ብን አብዱልዋሃብ በጻፈው ላይ ላ ተሱቡ ሪህ ላ ተሱቡ ደህር የሚል ባብ ቀርተናል አይደል? ሰውየው እንደዛ ቢያደርግ ኩፍር ቀጥታ ከኢስላም ያስወጣውን ወይም ደግሞ ሽርክል አክበር ላይሆን ይችላል። ግልጽ ከዚሁ እንደውም ሪያ ሱማዓ ሽርክል አስገር ነው አይደል? ከሱ ጀምረ መጠንቀቅ አለበት። እንኳን አክበሩ ላይ ልደርስ አይደለም ነቢዩ አለይሂ ሰላቱ ወሰላም ወሰይዱ ናስ አምላክ ነብዩ ሰይዱ ናስ ናቸው አይደሉም ናቸው ላፈኽር ብሏል ራሳቸው ወላኪን ሰይድ ብሎ ሰዎች ሲጠሯቸው የበላያችን ሰይዱና ወብኑ ሰይዱና እያሉ ሲሏቸው ናሉ ግልጸዋለ ምን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሰይዳት በሉኝ ነው ቁሉ በቃ መናገር የፈለጋችሁትን በሉ ነቢዩን ለማወደስ እንዲህ ቁሉ ማተኩሉ ሸይጣን እንዳይንዳችሁ በሚፈልጓል እንደው የክብር ስሜ ነብዩ አለይሂ ሰላቱ ሰላም ያሉት እነ መዓና አብዱን ፈቁሉ አብዱላህ ወረሱሉ የአላህ ባሪያ መልእክተኛ ብላችሁ ጥሩ። ይሄ ነው ለኔ ግልጽ ነው። ለነቢዩ የክብር ስም ትልቅ መሆኑን ጠቀሱ ማለት የሰው ልጅ ቀስ እያለ ወደ ምን እንዳይገባ ነው ወደ ምን እንዳይገባ ወደ ሽርክ እንዳይንሸራተት ከአቂዳ ስለዚህ ትንሽ ነው ትልቅ ነው የሚባል ነገር ነው አታካብዱ የሚባል ነገር የለም አቂዳ ላይ አቂዳን ካላካበድ ምን ልናካብድ ነው አቂዳን ካላካበድ ምን ልናካብድ ነው عقيدة هو دينك دينك لحمك ودمك وعظامك ودينك كل شيء اعرف اعرف أخت الكريمة ومن كان كذلك እንዲህ የሆነ ሰው አቂዳ ሰሊማ የያዘ ሰው አቂዳ ሰሊማ የያዘ ሰው ምስጥ ጥርት ያለችን አቂዳ የያዘ ሰው هو صاحب القلب السليم ቀልብ ሰሊም ማለት ይሄ ግልጽ ቀልብ ሰሊም ማለት ይሄ ሀታ በዱንያ የተረጋጋ ህይወት እኮ ነው የሚኖረው ቡና ሳላፈላ ከወጣሁኝ አንገቴ ይዞራል እደፋለሁ እደፋለሁ ምናምን እያሉ ነው አይደል ብዙ ነገር የሚለው እ ዛሬ ገበናን ካልጨበጥኩ ማለት አብዶዬን ብዬ ካላልኩኝ ዛሬ የሚጠብቀኝ መጥፎ ነገር ነው ይላል። ኢዝኔ ብዬ ካልተቀመጥኩኝ ሌላ ሌላ ነገር ብዙ ነገር ይባላል አይደል? በዱንያ ላይ ነፃነት አጡ ያላጡ አጥተዋል። ወላሂ አጥተዋል። ተውሂድ አለ አንተ ምንም ትወጣለህ ትወጣለህ ነው በቃ አጃለህ ትፈጽማለህ። አላህ ሱብሓነሁ ወተዓላ ያለብን አዋሚር ትፈጽማለህ። ኸላስ ሰላም ፍዱን ዱንያ ከሚያርዱትስ በታዘዙት መልኩ የጠንቋይ ቤትና የ ساحر ቤት ተመላላሾች ደግሞ የሚታዘዙት ትእዛዝ በ دنيا ሊገኝ የማይችልም በግ የሚታዘዙበት ሁኔታ አለ። እንዲህ አይነት color ያለበትን ግንባሩ ላይ እንደዚህ ዓለም ባንክ ጫፍ በግ ተራ ሄዳችሁ ፈልጋችሁ የማታገኙትን በግ ሌላ ቦታም ቢሆን ሄዶ ፈልጎ ይገዛል ማለት ነው። ለምን ጠንቋዩ ስላዘዘው ማለት ነው። የፈለገው ግልጽ በ دنيا ነጻነት ማጣት ነው። ምን ማለት ምን ማለት ሽርክ ማለት ሀታ ቀልቡ ተውሂድ የያዘ ሰው አቂዳን ያነገበ ሰው ፈሁወ ቀልቦን ሰሊም አለ አለዚ ቃል አላሁ ፊህ አላህ ደግሞ እሱን በተመለከተ እንዲህ ብሏል ቀልበ ሰሊምን በተመለከተ ብሏል يوم لا ينفع مال ولا بنون إلا من أتى الله بقلب سليم تملكت يا فوقا يوم القيامة بتملكت الله من قال يوم لا ينفع يزالت يما يتكمنه مال ولا بنون لجوج ولا شيء ولا شيء ولا شيء إلا من أتى الله الله من يعلى صوتك يمتى صوتك ቢቀልቢን ሰሊም ምን ይዞ መጣ ቀልብ ሰሊም ይዞ የመጣ ሲቀር አለዚ ተእኹዝ ቢልዓቂደቲ ሰሒሐቱን ሰሊማ ዓቂደቱን ሰሒሐ ሰሊማ የያዘ ሲቀር ይህም በተመለከተ قال العلامة ابن القيم رحمه الله في معنى حديث إتبان ابن القيم رحمه الله የሼኹ ልእስላም ኢብኑ ተይሚያ ታላቅ ተማሪዎቻቸው ውስጥ የሚመደቡ ናቸው። ኢብኑ ቀይም ጀውዚ ለዚህ ኡማ በጣም ብዙ ኪታቦችን እውቀቶችን ያበረከቱ ናቸው። ብዙ ኪታቦች ከጻፉት በዓለማችን ላይ ብዙ ኪታብ ለዚህ ኡማ ካበረከቱት ውስጥ እብን አልቀይም አልጀውዚ የሚጠቀሱ ናቸው። ብዙ ኪታቦችን ጽፏል። في معنى حديث إثبان የዒትባንን ሐዲስ በተመለከተ የዒትባን ሐዲስ ማለት የትኛው ሐዲስ ነው? እ ሐዲስ አልቁድሲ አይደለ እንዴ? የዒትባን ሐዲስ ማለት ሐዲስ አልቁድሲ የተጠቀሰበት فإن الله قد حرمه على النار من قال لا إله إلا الله يبتغي بذلك وجه الله يميلون من قالوا ويعفى ويعفى من يبالال يكر بالال لأهل التوحيد المحد لأهل التوحيد لتوحيد بالبيتوج المحد محد مال مال قدس على الشوان ተውሂድ ለያዙ ሰዎች ሙሕድ ማለት ጽድት ያለችዋን ማለት ተውሂድ ለያዙ ሰዎች አለዚ ለም ዩሸውብሁ ቢሽርክ አለዚ ለም ዩሸውብሁ ምን ያላለው ያልቀላቀለው ቢሽርኪ በምን በሽርክ ያልቀላቀለው ማላ ዩዕፋ ሊመን ለይሰ ኪዛሊክ ለእነሱ ይቅር ይባላል ማላ ዩዕፋ ይቅር የማይባለው ነገር ሊመን ኪዛሊክ እንደዚህ ላልሆነ ሰው እንደዚህ ላልሆነ ሰው ማለምን ማለት አቂደቱን ሰሊማ ላልያዘ ሰው ይቅር የማይባለውን ለአህሉ ተውሂድ ለተውሂድ ባለቤቶች ግን ምን ይባላል? ምን ይባላል? ይቅር ይባላል። ወዩዕፋ ይቅር ይባላል። ሊአህሊ ተውሂድ ለተውሂድ ባለቤቶች አልሙህጥ ግልጽ ወይም ደግሞ ጽድት ያለችዋን ተውሂድ ለያዙ ሰዎች አለዚ ያ ለም ዩሸውብሁ ያልቀላቀሉት ማለት ነው። ቢሽርኪ በሽርክ ይቅር ይባላሉ ለነሱ ማላ ዩዕፋ ይቅር የማይባለው ሊመን ለይሰ ከዛሊክ እንደዚህ ላልሆነ ሰው ይቅር የማይባለውን ለተውሂድ ባለቤቶች ግን ይቅር ይባላል فلو لقي الموحد አላህን አንድ አድርጎ የሚገዛው ሰው አላህን ቢገናኘው አለዚ ለም ዩሽሪክ ያ ምን ማያለ በአላህ ላይ ያላጋራው ቢላሂ ሸይአን በአላህ ላይ ያላጋራ አልበታ በታ ማለት ምን ማለት መቼም ማለት አልበተተ ማለት ማለት መቼም ማለት መቼም በአላህ ላይ ያላጋራ ሰው ረበሁ ጌታውን የተገናኘ ቢቁራብል الارض خطايا በምድር ልክ ምን ይዞ ምንን ይዞ ምን ይዞ ወንጀልን ይዞ ቢገናኘው አታሁ አላህ እሱ ዘንድ ይመጣል ቢቁራቢሃ በሷ ልክ መግፊራ ምህረትን ይዞ ወላ ያሕሱል ይህ ነገር ሊገኝ አይችልም ሀዛ ይህ ሊመን ነቀሰ ተውሂደሁ ተውሂዱ ለተጓደለበት ሰው ግን ይህንን ማግኘት ይችላል ይችላል አይችልም ተውሂዱ የተጓደለበት ሰው የለው ለሌላው ነው የሚሆነው ገባቻል ሌላው ወንጀል ውስጥ ነፍስየው አሸንፎት የወደቀ ሰው ይቅር ይባላል ተውሂድ ለሌለው ግን የለም فإن التوحيد الخالص ይሄዱን ያ ትምህርት ቤት እንኳን ይሄ መድረሳ ምን አለ ከነጭራሹ ከትምህርት ቤት የሚያስወግድ ቀጥታ አለ አር ምንም ምንም ጥርጣሬ ምንም በቃ ወደፊት ወደ ግራ ሳትል ቀጥታ ተማሪ ሆነ። ሌላኛው ተማሪ ተማሪ ነህ አስተማሪ አይደለም አይደል? ሁላችሁም እዚህ ውስጥ ያላችሁ ተማሪ ናችሁ አይደል? እኔና እናንተ አንድ አይነት ላልሆን ይችላል ተማሪ ስለሆናችሁ አንዳንድ ጥፋት እናንተ ላይ ሊታይ ይችላል። በታይ ሁሉም ጥፋት እኩል ነው እንደሚታይ አይደለም። አንዳንዴ የሚታለፋል ለዚሁ ተው ተብሎ የሚባል ነገር አይደለም አላህ ዘንድ በሽርክ ዙሪያ ላይ እንደዛ ምንም በቃ ድርድር የለውም فإن التوحيد الخالص ጥርት ያለች እኮ ተውሂድ الذي ያነው لا يشوبه شرك ሽርክ ምን ያላለበት ነው ያልተቀላቀለበት ነው ላ የብቃ ማዐሁ ዘንብ ከሱ ጋር ምን አያስቀርም? ወንጀልን አያስቀርም። ያ ጥርት ያለው توحيد ወንጀልን አያስቀርልም። ምን ይልልሃል? ያጠፋልሃል። divided by ምናምን ግልጽ ያጠፋዋል ማለት ሊያነው ምክንያቱም ምክንያቱም ተውሂድ የያዘ ሰው የተضمن ያካተተ ነው ጥርት ያለ ተውሂድ ያካተተ ነው ሴቶች ኪታቡን በደንብ እያያዛችሁ እያያችሁ ያልያዛችሁ ያልመታችሁም በማለማል ቁጭ በሉ። እሺ ግዳችሁ ነው። ሊያናው ምክንያቱም የተቆመን ያካትታል ሚን ሙሐበቲላህ የአላህን ምን ውዴታ ወኢጅላሊህ አላህን ምን ማለት ማላቅ አንተ ተውሂድ ያስክ ማለት ነው። አላህን ትወዳለ አላህን ታልቃለ ወተዕዚሚህ ላቅ ታደርገዋለህ። ወቀውፊሂ አላህን ብቻ ትፈራለህ። ወረጃኢሂ አላህን ብቻ ትከጅላለህ። ወህደው በብቸኝነት ማ ዩጂቡ ይህ ደግሞ ማድረግ ማ ዩጂቡ ምን የሚልልህ የሚያስገኝልህ ምን ገስሉ ዙኑብ ምን እንዲሆን ምን እንዲሆን ወንጀልህ እንዲታጠብ ገብቷቸዋል አይደል? አላህን መውደድ ምን ማለት ይሄንን ይሄንን ሁላ ማንገብህ ወንጀልህን ሊያጥብልህ የሚችለውን ነገር ይዛሃል ማለት ወለው ካነት ብትሆን እንኳን ወንጀሏ ቁራብል አልአርዲ በምድር ልክ እንኳን ብትሆን ምሳሌ ሊሰጣችሁ ፈነጃዘቱል ዓሪዳ ያልነበረች አንድ ነጀሳ ብትመጣ አለ አሁን አንተ ነጃሳ መጣ ፈነጃሰቱ አሪባ ማለት የምትጋረጥ የሆነች ነጃሳ ማለት አሪባ ማለት አስሉ መጋረጥ ማለት የምትጋረጥ የሆነች ነጃሳ መጋረጥ ማለት ማለት አንተ ላይ በድንገት የመጣች ንጹህ ነበርክ ነጃሷ መጣች ቢትመጣ ነጃሷ ወዳፊዕ ለሃ ለሷ ደግሞ መላሿ ቀውይ ነው ማለት ነው ቀውይ ነው ማለት ነው ብርቱ ነው ምን ማለት ነው እቺ የመጣችዋ ወንጀል መጀመሪያ አንተ በአላህ ምናል ወህዳንያ ሙሐበቱላህ ረጃ ኸውፉ ምናል አላ ይቺ ሽርክ እንደምንድነች ሶሪ ምኑ ወንጀሉ አይደል ይሄ ወንጀሉ አንተ ጋር የመጣው ልክ እንደ ነጃሳ ነው አይደል ድንገት ነው የመጣችዋ ምኑ ቀውይ ከመሆኑ የተነሳ ተውሂድ ቀውይ ከመሆኑ የተነሳ አንጥሮ ነው የሚመልሳቸው እንጂ ተጽዕኖ መፍጠር አትችልም ማለት ተጽዕኖ ምን ማለት መፍጠር አልቻለችም ማለት ይሄ ግን መቼ ነው የሚሆነው ቢፈضልላህ ወቢረሕመቲህ ለዛ በአላህ ፈضልና እዝነት አላህ ከያዙት ተውሂድ አንጻር ያችን ምን ያስወግድላቸዋል ቆሻሻዋል ግልጽ ነው ያስወግዳል ወላቂደቱ ሰሊማ ሰላም የሆነችው አቂዳ ጥርት ያለችው አቂዳ ቱቅበሉ ማዓሃል አዕማል ስራዎች ከእሷ ጋር ተቀባይነት እንዲኖሩ ያደርጋል። አቂዳ ስራዎች ተቀባይነት እንዲኖራቸው ያደርጋል። አቂዳ ሳይኖርሽ አቂዳ ሳይኖርህ የፈለግከውን ብትሰራ ስራህ ምን አይደለም ተቀባይነት የለውም። እኽላስ የሚባለው ነገር ተፋልሶበታል። ወተንፈዕ ሳሂበሃ የዛ የስራ ባልተቤትህን ወይም የዛ የስራ ባለቤትን ይጠቅማል፣ ስራው ይጠቅመዋል። አለበለዚያ ግን ሽርክን አንግቦ የፈለገውን ቢሰራ የለም ተቀባይነት። ቃል አላሁ ተዓላ ይህንን በማስመልከት አላህ ስብሓነሁ ወተዓላ ብሎ ይላል من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا من يسر ملكا من سر يسر من ذكر ወንድም ይሁን አው እንሳ ከሴቶችም ይሁን ወሁወ ሙእሚን የመጀመሪያው ምንድነው ሙእሚን ሆኖ ሸርጥ ሙእሚን ሆኖ ሲባል አቂዳ ሳይዝ ሙእሚን መሆን አለ እንዴ? አለ የለም። እንደዛ ካደረገ ካደረገች ፈለኑሕይየነሁ እናኖረዋለን ሐያተን ጠይባ ምርጥ ህይወት ምርጥ ህይወት ወለነጅዚየነሁም እንመነዳቸዋለን አጅረሁም ምንዳቸውን ቢአሕሰኒ ማ ካኑ ያዕመሉን يتسرو بنبرو أحسن أحسن مال مال يتشال ملكة ما درقن من الدجال أو والله الله سنتولتا وعلن وإن تعدوا نعمة الله لا تحصوها عرلن كن يسون وحداني يا تبتكن كن يميستن كن تسدر بيونا ما لا عين رأت ولا أذن سمعت ولا خطر على قلبي بشر الله يستعلم ይበቃል አላህን ብቻ ማየት ውጁሁ የውመኢዝን ናዝራ ኢላ ረቢሃ ናዚራ ብቻ በቂ ነበረ። ሁሉም ፍንክንክ ብሎ ማለት በደስታ ራሱን ትቶ ራሱን ስቶ የሚወድቅበት ደስታ ማለት ነው። ሱብሓነላህ هذا اللهم وفقنا اللهم ثبتنا على العقيدة وعلى وعلى العكس በዚህ ተቃራኒ ይላል وعلى العكس በዚህ ተቃራኒ من ذلك ፈልዓቂደቱ ልፋሲዳ ፋሲድ የሆነች አቂዳ ይላል ቱሕቢጥ ታበላሻለች ጀሚዕ አልአዕማል ስራዎችን በአጠቃላይ ታበላሻለች ቃል አላሁ ተዓላ አላህ ስብሓነሁ ወተዓላ ብሎ አቂዳ ስንይዝ ሁሉንም ስራዎችን ተቀባይነት እንዲኖር ያደርጋል። አቂዳ ፋሲዳ ስንይዝ ደግሞ ስራዎቻችንን እንደውም እንዲበላሽ ያደርጋል። እንኳን ተቀባይነት ሊኖሩ አይደለም። الله من آلاء ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين ولقد أوحي برقت أملاك ملك تمثل الله إليك يا محمد إليك يا نبي الله ወደ تمثل الله يا محمد وإلى الذين من قبلك ካንተ በፊቱም ወዳሉት ነቢያቶችም መጥቷል። ምንድነው የመጣው? ለኢን አሽረክተ ያጋራህ እንደሆነ ለየህበጠነ አመሉክ ስራህ ምን ይሆናል? ይበላሻል። ይሄ የተባለው ለማን ነው? ለነብዩ ለነብያቶች። አንተ ማን ነው? አንቺ ማን ነሽ? በደንብ ልትጠነቀቂ ይገባል። ለነብዩ ይሄ ማስፈራሪያ ከመጣ ለአንቺ ለአንተ በይበልጥ መሆኑን ልብ በል ወለተኩነነ ትሆናለህ ሚነል ኻሲሪን ከከሳሪዎች ትሆናለህ በማለት አላህ አስጠንቅቋቸዋል ነብዩ وقال تعالى ولو أشركوا ቢያጋሩ ኖሮ ለሐብط عنهم በእነሱ በተበላሸ ነበረ ማ ካኑ ያዕመሉን ይሰሩ የነበረው ማለት አላህ ስብሓነ ወተዓላ ማንም ለሰራው ስራ ተውሂድን ካልያዘ ስራው እንደሚበላሽ አላህ ቁርጡን እንቅጩን ነገረ ማለት ነው። ስለዚህ ስራችንም ተቀባይነት እንዲኖረው ሸርጥ ነው ማለት ነው። አቂዳ ነው። ሌላኛ ወላቂደቱል ፋሲዳ በዚሁ ተጻራሪ ተቃራኒ ወላቂደቱል ፋሲዳ አቂዳ ፋሲዳ የተበላሸ አቂዳ ከያዘን በምን የተበላሸች ብሽርኪ በሽርክ የተበላሸ የሆነ አቂዳ ሲያዝ ተሕሩሙ ሚነል ጀነቲ ወልመግፊራ ነስአሉ ላህ ወሰላመ ምን ዛሊክ ጀነትና የአላህን ምህረት እንዳናገኝ ያደርጋል። ጀነትንም አናገኝም። የእሱንም ምዕረት የአላህን ስብሓነ ወተዓላ ምህረትንም እንዳናገኝ ያደርጋል አቂዳ ከሌለን وتجيب العذاب يا الله انقطعت انديكست بني ادرغا والخلود في النار بأسات وستن لزل عالم زوتارين بنون يا درغا ليلة تلقنا وكاس لي قاران ندرس قاران ننكا عقيدة تليل الزيور قال الله تعالى الله سبحانه وتعالى بلو إن الله الله لا يغفر أن يشرك به بسو ما كارات ينرم ويغفر ما دون ذلك لمن يشاء تزيو تشال وانجنا الله لفلقو من الله يمرت وقال تعالى إنه من يشرك بالله إنه كبا الله يقرى فقد حرم الله عليه الجنة بس لي الله جنة نهر ما نقول ومأواه النار مقبيا اوسات أوساتنو وما للظالمين لبدأت الله من أنصار كمن ከረዳት ምን እንላቸው ማንም የሚያዋጣቸው ሊረዳቸው የሚችል ማንም የለም በማለት አላህ Subhanahu Wa Ta'ala እንኩን እንቁንጫ አድርጓታል ማለት ነው። ስለዚህ ባረከላሁ ፊኩም ለተውሂድ ለዓቂዳ ቅድሚያ ሰጥተን ትኩረት ሰጥተን ልንዝ ይገባል ማለት ወልዓቂደቱ ልፋሲዳ ሌላኛው አቂደቱ ልፋሲዳ የተበላሸ አቂዳ ነው ያዝ ተህቢሩ ደም ደማችን ደመከልብ እንዲሆን ያደርጋል። ደማችን ደመከልብ ደመል ከልብ ማለት ምን ማለት ደመል ከልብ ምን ማለት ነው? አማርኛ ሲተርጉሙት ምን ማለት ደማችን ደመል ከልብ እንዲሆን ያደርጋል ማለት የውሻ ደም ማለት የውሻ ደም ያስፈከፍላል እንዴ? ምን ማለት ነው? ከንቱ ደም ነው የሚያደርገው ደማችንን ነው ግልጽ ሆነ ወልዓቂደቱል ፋሲዳ የተበላሸ አቂዳ ይዘን ብንጓዝ ተህዲሩ ደም ደማችን ደመል ከልብ ነው። ምንም ዋጋ የሌለው ማለት ነው። ዋጋ የሌለው ደም ነው። ወቱቢሁል ማል ገንዘባችንም ሐላል እንዲሆን ያደርጋል። አለዚ የምሊኩሁ ሳሒበህ የዛ የምሊኩሁ ሳሒብ የዛ ባለቤት የሚመልከው ሰውዬ ባለቤት ገንዘቡ ሐላል እንዲሆን ያደርጋል። የፈለገ ገንዘብ ቢኖረው በሙስሊሞች ቁጥጥር ስር ነው የሚሆነው። ግልጽ ነው። ግልጽ ነኝ አይደለም አይደል? ቅድም ያወራነው ሐዲስ ትዝ አላችሁ? ቅድም ያወራነው ሐዲስ ምንድነው? ኡሚርቱ አን ኡቃቲለ ናስ ሐታ የቁሉ ላ ኢላሃ ኢለላህ ፈኢዛ ቃሉ አሰሙ ሚኒ ዲማአሁም ወአምዋለሁም ኢላ ቢሐቂ አስታወሳችሁት? ቀበደን ባስተውሱታ መልሱ እዛ ላይ አለ። ለምን ከተባለ መልሱ እዛ ነው አይደል ያለን። ምክንያቱም ሰውየው ምን ብለናል? በሙስሊሙ ክትትር ከሰለመ እሰየው ጥሩ፣ ካልሰለመ ለሙስሊሞች ምን ሊል ይገባል? ሊሰጥ ይገባል። ጂዲያ ይከፍላል። አስፈላጊ ከሆነ የሀገር ወደዚህ አዳምጪ መጀመሪያ፣ ከዛ ጥያቄ ካልገባሽ መጨረሻ ልጠይቅያለሽ። ፈትዋውን ለኛው ተይው። ግልጽ ነኝ። ሙፍቲ መሆን አይቻልም። ግልጽ ነኝ። ስለዚህ ምንድነው ሰውየው በአላህ ስብሐነሁ ወተዓላ ማመን አለበት። ምፍሁም በአላህ ስብሐነሁ ወተዓላ ካመነ እሰየው፣ አለበለዚያ ለአላህ ባሪ አልሆንም ማለት ማንም ያስቀምጠው ኢብኑ አልቀይም አልጀውዚ الله تعالى ረሕመተ ዋሲዓ የሚያስቀምጠው يسكمته አለ አንተ ለአላህ ስብሐነሁ ወተዓላ ትክክለኛ ባሪያ አልሆንም ስትል ለማን ባሪያ ትሆናለህ? ለፍጡር ለሰው ባሪያ ትሆናለህ። አባባሉ ገባችሁ? ምን ይላል? በሱ ገንዘብ ላይ፣ በሱ ንብረት ላይ፣ በሱ መኖር በዚህ ዱንያ ላይ ህልውና ፈራጆች ማናቸው? ሙስሊሞች ወይም ደግሞ የሙስሊም ሀገር መሪ ነው። አንቺ አሁን ተነስተሽ እዚህ ጋር የከፈረውን ካፊር እንትን ሂጂና ገንዘብሽን አምጣ ምናምን ብለሽ ዝረግ ይውሰጂ ምናምን ማለት አይደለም። ይህ የሚመለከተው ምናዊ ምን ሀገር ነው? ሸሪ የሸሪያ ምንድነው ሀገር ነው እያወራኝ ገብቷችኋል? አሁንስ ምንድነው ይሰልማሉ። ወኢላ ለሙስሊሞች ደግሞ ያላቸውን ይሰጣሉ። በቃ የሀገሩ መንግስት ካስፈለገው ራሱ ጠቅላላ ንብረታቸውን ሊወስድ ይችላል። ገብቷችኋል? ስለዚህ ይሄ ለአላህ سبحانه وتعالى ባርነታቸውን እስካላረጋገጡ ድረስ የሚጠብቃቸው جزاء ነው ማለት ለዚህ ነው ሐዲሱ ላይ ምን አለን? ሐዲስ ሰሂያ عصموا مني دما دماءه وأمواله አይደለም ወላ ግን توحيد ካልያዙ عصموا مني دماءهم የለም ነው መፎ አሁን ያልገባችሁን ነገር አሁን ጠይቂ። ከዚህ በኋላ ግራ የገባችሁ ነገር ካለ ጠይቂ። ጠያቂ ካለ ቀጥይ ጥያቄሽ እ ወቱቢሑል ማል ገንዘቡን ሐላል እንዲሆን ያደርጋል። አለዚ የምሊኩ ያ ባለቤት የሚሆነው በእሱ ያለው ገንዘብ ማለት ነው። ሳሂቡ ትልከል አቂዳ የዚች አቂዳ ባለቤት የሆኑ የየትኛዋ አቂደቱን ፋሲዳ የተበላሸ አቂዳ የያዘው ሰውዬ ገንዘቡም ንብረቱም ለሙስሊሞች ሐላል እንዲሆን ያደርጋል። በቃ ምንም ክብር የለውም ና ወይስ የቁርአን አንቀጹን ደግሞ ስነግራችሁ በይበልጥ ይገለጽላችኋል። እሺ አላህ ምን ይላል? ቃለ አላሁ ተዓላ ወቃቲሉሁም አላህ ምን አለ? እነዛ ሙሽሪክ አረቦችን በሽርክ ጽልመት ውስጥ የሚኖሩትን ተጋደሏቸው ሐታ ላ ተኩነ ፊትና ፊትና ማለት ምን ማለት እንደሆነ እዚህ ጋር በደንብ ሐታ ላ ተኩነ እስከማይኖር ድረስ ፊትነቱን ፊትና ማለት እዚህ ጋር ሽርክ ማለት ነው። በደንብ ጻፉ፣ እንዳትረሱት። ፊትና ማለት እዚህ ጋር ማለት ሽርክ ማለት ነው። ታላላቅ ሰሃቦች በዚህ አይነት መልኩ ነው የፈሰሩት። እንዲሁም ኢማሙ አህመድም እዚህ የቁርአን አንቀጽ ሲፈስሩት ፊትና የሚለውን በምንድን ነው የፈሰሩት? ሽርክ ማለት ሐታ ላ ተኩነ በማይኖርበት እስከማይኖር ድረስ ፊትነቱን ሽርክ ተጋደሏቸው። ሽርክ በምድር ላይ እስካይኖር ድረስ ተጋደሏቸው። የአገር መንግስት መሪ ሆኖ ሲቀመሩ ነው ምር ሌሎችም ደብዳቤ ወደ ተለያዩ ሀገራቶች የላኩት ምንድን ኢስለም ተስለም አረ ስለም ነጻ ትሆናል በቃ ሰላም ትሆናል ወይላ ግን ያው ማግኘት ያለብህ ይወሰናል ነው ከዛ በኋላ እማ ጂዚያ ነው ወይማ አልሙቃተላ የተባለ አለልህ ወየኩነ ዲኑ እምነት እስኪሆን ድረስ ሁሉሁ ሁሉም ሊላህ ለአላህ እስኪሆን ድረስ ምን በል ምን በሉ ተጋደሏቸው ብሏል አላህ ወቃለ ተዓላ እንዴት ሲባል አሁን ተነስታችሁ ምናምን እዚህ ጎረቤት ምናምን እንዳልኳችሁ ነው ገብታችኋል። ይሄ የሚመለከት የሀገር መንግስት እንጂ እናንተ አሁን እዚህ ያለውን ሁኔታ አይደለም እየጠቀስን ያለው ገብታችኋል መሰለኝ አይደል? ልዩነት በጣም አለው ማለት ነው። ወቃለ ተዓላ እኛ ቁዋ ያለን ጊዜ ቢአየቱል ጂሃድ ነው የምትሰራው፣ ግልጽ ነው። ወይላ ቢአየቱ ሰብር ነው የምትሰራው፣ ግልጽ ነው። ሁለቱም ልዩነት አለ ወቃለ ተዓላ አላህ ምን እንዳለ ተመልከቱ ይህን ሱረቱ ተውባ ላይ ያለው በደንብ ያብራራላቸዋል እሱ ደግሞ ለሙሽሪኮች የጊዜ ገደብ ተሰጥቷቸው ነበር ሱረቱ ተውባ አራት ወር ማለት ነው እስከዛ ድረስ ማሰላሰያና መወሰን ያለባቸው መወሰን አለባቸው ወይም ትንሽ ማስተንፈሻ ጊዜ ተሰጥቷቸው ነበር ሙስሊሞች ቁዋ ያገኙ ጊዜ ግልጽ ምን ተባሉ ፈኢዘን ሰለቀል አሽሁሩል ሁሩም እነዚያ የተከበሩት አራቱ ወራቶች ካለፉ በኋላ ፈቅቱሉል ሙሽሪኪን የተከበሩት ወራቶች ማን እስቲ ነገር ዙልቃዕዳ እ ዙልሕጀ ከዛ ረጀብ አይደል እኚህ ናቸው። ፈኢዘን ሰለቀል አሽሁሩል ሁሩም እነዛ የተከበሩት ወራቶች ያለቁ ጊዜ እንሰለኸ ማለት ያለቀ ጊዜ ማለት ፈቅቱል ሙሽሪኪን አለ አላህ ሱብሓነሁ ወተዓላ። እነዛ ሙሽሪኮች ምን በሏቸው፣ ተጋደሏቸው። ሀይቱ ወጀቱም የትም ብታገኟቸው፣ እነሱ በቃ የተሰጣቸው ጊዜ ተሰጥቷቸዋል። ሁሉንም ነገር ፈቅቱሉል ሙሽሪኪነ ሙሽሪኮችን ተጋደሉ። ሐይቱ ወጀድቱም የትም ብታገኟቸው፣ ወኹዙሁም ያዟቸው፣ ወሕሱሩሁም ክበቧቸው ወቁዑዱ ለሁም ለነሱም ተቀመጡላቸው ኩለ መርፈድ በእያንዳንዱ መቀመጫ ላይ መጠባበቂያ ማለት ኬላ የሚባል ነገር ታውቃላችሁ አይደል? መውጫ መግቢያ ምን ማለት ማለት ነው። ግልጽ ነው። መቀመጫዎች ላይ እያንዳንዱ ላይ ቁጭ ብላችሁ ተጠባበቋቸው። አዎ አጣቧቸው። ተውሂድን የያዘ ሰው ፈታ ብሎ መኖር አለበት እ ሌላው ግን ፈታ ማለት ለአላህ ባሪያ ሳይሆን ለአላህ ሳይገዛ ፈታ ብሎ መኖር ይፈልጋል። እየገባችሁ ነው? የሀገራችን መንግስት እንኳን ግብር ያልከፈለ ሰው ይላል። ግብር ያልከፈለ ሰው አንገቱን ቀና አድርጎ ፈታ ብሎ ሊሄድ አልፈቀደለትም አይደል? የት ነው ቂሊንጦ ይወርድልሃል። ግብር ያልከፈለም ሌላም ሌላም ግልጽ ነው አለ አባባሌ ገብቷቸዋል። ይሄ እንኳን እንደ የዱንያ የዱንያው አስተዳደር ማለት ግልጽ ነው። እኛ ደግሞ ስለ ዱንያው ነገር ስላልከፈሉም ብለን አይደለም። ግልጽ ነው። የዜግነት ግዴታ እያለን አይደለም። የመፈጠር ግዴታ ነው። እያዳመጣችሁ ነው ልዩነት? የመፈጠር ግዴታን ያልተወጣን አዎ ለሙስሊሞች የሱ የሚያገኘው ነገር መስጠት አለ ማስረከብ አለበት። ለምን ለአላህ ባሪያ የሆኑት ይጠቀሙ ምክንያቱም አየሩ እየተጠቀሙ ያሉት ለማን የሀገር መንግስት እኮ እያስከፈለ ያለው ምንድነው የኮቴ ይላል ያ የምን የምትኖርበት የዜግነት ምናምን ክፈል እያላን የምትከፍለው እኛ ደግሞ አዎ የምትጠቀሙ የአላህ አየር ነው የአላህን እያንዳንዱ ነገር ስለዚህ ለሙስሊሞች ምን በል ስጥ አሁንስ ገፋችሁ ሴቶች እ ወቢታሊ ከዚህ በመቀጠል እንግዲህ ይላል ፈልዓቂደቱ ሰሊማ ሰላም የሆነች አቂዳ ለሃ አሳሩን ጠይባ ለእሷ ጥሩ የሆነ ፋና አላት ፊል ቁሉብ በቀልብ ውስጥ ወሱሉክ ልእጅትማዕያ ኢጅትማዒ ማህበራዊ አካሄዶች ላይም ቢሆን ጥሩ የሆነ ፋና አላት። የምታደርገው ተጽዕኖ አላት ማለት ማህበራዊ አኗኗራችን ምንም ጭምልቅልቅ ያለ እንዲሆን አይደለም። የተጨመለቀ መሆን እንዳይኖር ያደርጋል ማለት ወኒዛም ፈጠንኩኝ እንዴ ቀላል ነው ወኒዛም ኡምራኒ እቺም ባይሆን ትከብዳለች እዚህ ጋር ትንሽ ፍሬ ላያስላችሁ ወኒዛም ኡምራኒ ኒዛም ኡምራን ኒዛም ማለት ማለት ስርዓት ማለት ነው ኒዛም ኡምራኒ ኡምራኒ ማለት ምን ማለት ነው ነው ኡምራኒ ማለት አስሉ ቋንቋው ቡንያን ማለት የግንባታው ስርዓትም የተጠበቀ እንዲሆን ያደርጋል። ዑምራኒ ዋናው ቋንቋ ምን ማለት ነው ብያለሁ? ቡንያን ቡንያን ምን ማለት ነው? ግንባታ። ሌላኛ ተፍሲር ደግሞ ልስጣችሁ። ማ ዩዐመሩ ቢሂል መካን ማለት አንድ ቦታ የሚያምርበት ማለት የማማር ስርዓት ብለህ ደግሞ ትተረጉማለህ። ሌላኛው ትርጉም የቦታው ማማር ስርዓትም የተጠበቀ እንዲሆን ያደርጋል ሌላኛው ተፍሲር ፈሁናከ እዚህ ላይ ይላል ፈሪቃኒ ሁለት ቡድኖች አሉ ይላል። ኩሉም ሚንሁማ ሁሉም እያንዳንዱ በና መስጂድን መስጂድ ገነባ። እያንዳንዱ ሚል ምንድን ነው? መጥፎ አቂዳ ያለውና ጥሩ አቂዳ ያለው ወደዚህ ተከታተል አንተ ጥሩ አቂዳ ያያዘውና መጥፎ አቂዳ የያዘው ማለት ነው። በነብዩ ዘመን ምን አለ? መስጊድ ገነባ። በእን ታሪክ በደንብ ስማ። ከዛ በፊት የምነግርህ ታሪክ ነው። የቁርአን አንቀጽ ላይ ስለሚመጣ ነው። አቡ አሚር ራሂብ የሚባል ሰው ነበር። ያኔ ነቢዩ አለይሂ ሰላቱ ሰላም የት እያሉ? መካ ላይ እያሉ የፍጥኝ የያዛቸው ከሙሽሪኮች ጋር የተተባበረ ነቢዩ ላይ ሴራ የሚያደርስ የተለያዩ ደባዎችን የሚሰራ የሆነ መጥፎ ሰው ነበር። የሁዲ ነው። ምንድነው? የሁዲ ነው ይሄ ሰው። የት እየኖረ ነው ግን እሱ ነው ይሄን የሚያደርገው? መዲና ላይ እየኖረ ነብዩ መካ ናቸው ገና ሙስሊሞች ላይ ስቃይ ቢደርስ ምን ነብዩ የአላህ ስብሐነ ወተዓላ ውሳኔ ሆነና እንደምታውቁት ሊነጋጋ አካባቢ ምን ይበዛል? ጨለማ ይበዛል ይባላል። እቺ ዱንያ መቼ ሰው ልጅ ሁል ጊዜ እንደተሰቃየ አይኖርም አይደል? አንድ ቀን ይነጋለታል። ለምን? የአላህ ስብሐነ ወተዓላ ስብሐነ ወተዓላ ሱና ነው። ወቲልከ ልአያሙ ኑዳዊሉሃ በይነ ናስ ብሏል። በሰው ልጆች ላይ ቀናቶችን እንለዋውጣለን ብሏል። ነቢዩ ድል አድር የት ገቡ? በስደት የት ገቡ? መዲና። ነቢዩም በደስታ طلع البدر علينا من ثنية الوداع وجب الشكر علينا ما دعا لله دعا እያሉ በደስታ ነቢዩን ተቀበሉ። ሁሉም ተባበረ በኢስላም ላይ በአቂዳ ላይ። በዛን ጊዜ ልክ ነቢዩ ሲገቡ አሙሩ ራሂብ ወዴት ፈረጠጠ? ወደ ሌላ ሀገር ወደ ሮም ነው ይባላል። ሮም በጊዜው ሀያላን ከሚባሉ ሀገራቶች ውስጥ ነው። ወደዛ ሸሽቶ ሄደ የሰው የቁርአን አንቀጹ ስላለ ነው። ሰበበ ኑዙሉን ነው የምነግራችሁ። እሺ ከዛ የት በኋላ ወደዚህ ሩም አያላን የሚባሉ ሀገራቶች ላይ ከሸሸ በኋላ እዛው ሆኖ በኢስላም ላይ ሴራና ደባ ያደርግ ነበር፣ ይጠነስስ ነበር። ከዛ ምኖችን ማስተባበር ጀመረ። እዛው ምን ውስጥ የተፈጠሩ አሉ። የሙስሊሙ ራሱ ሙስሊሙ እሾክ منافق ኦች ተፈጥረው ነበር አይደል? منافق منافق ያው እንግዲህ ሁሉም ጊዜ ይኖራል። ሙናፊቅ ነበሩና ሙናፊቆችን ከሙናፊቆች ጋር መሰባጠር ጀመረ ከሩቁ ያ ስብጥር ምን ላይ ደረሰ? እኔም መምጣቴ አይቀርም ለሙስሊሞች እንዳሰበው እንዳሰበ አድርጋችሁ ምን ገንቡ መስጂድ ገንቡ። ምን ገንቡ? መስጂድ ገንቡ። እዛ ላይ እናንተም ተሰባሰቡ። ለእናንተም ያው ሹራ መደራረጊያም ይሆናል። እኔ እመጣለሁ፣ የተለያየ ነገር እያደረጋችሁ እዛ ደባ ብቻ ብቻ ገንቡ ብሎ እሱም አይዷቸዋል ይላሉ ሙፈሲሮች ሲናገር ተስፋ ሰጥቷቸዋል። በሉ ብሏል፣ አበረታቷል። እና እዛ ያሉት عقيدة ኣቸው فاسد የሆነ منافق ኦች ላይ ያው ከካፍር በላይ ነው አይደል እንዴ? منافق ማለት إن المنافقين في الدرك الأسفل من النار ብሏል አላህ ስብሐነሁ ወተዓላ። እዛው ደባ ሲያደርጉ መስጂድ ገነቡ። ነቢ ዓለይሂ ሰላቱ ወሰላም መጡና ምን አሉ? ስገዱልን አሉ ነቢ ዓለይሂ ሰላቱ ወሰላም። መስጊዱን ገንብተው ጨርሰው እኮ ውስጥ ለውስጥ ይህንን ሰርተው ገነቡ። ሙናፊቆች ማለት ተባበሩ። ነቢዩን ስገዱልን ሲሉ አላሁ ተዓላ ዓለም የተቡክ ዘመቻ ላይ ይመስለኛል ወደ ተቡክ ዘመቻ ነቢዩ እየወጡ ነበር። ስመለስ አሏቸው ልክ ነቢዩ አለይሂ ሰላቱ ወሰላም ከተቡክ ዘመቻ ጨርሰው ሲመለሱ ወዲያው ወደ መዲና እየተመለሱ እያለ አላህ የቁርአን አንቀጽ አወረደ። እነዚህ ምንድናቸው ብሎ ሙናፊቅ ናቸው እንዳትቀበል። አሁን ስትጠይቃቸው ወላሂ እኛ የፈለግነው ኸይር እንጂ መጥፎ አይደለም ብለው ይለዋል፣ ግን እንዳትቀበላቸዋል። ነብዩ ገና እየተመለሱ አስቀድመው ጀግና የሆኑትን ሰሃቦች ላኩ። አልይና ሌሎችን ጨማምረው ሄደው ፍርስርስ እንዲያቃጥሉ እና አሊ ሄደው አነደዱት እንዳልነበር ውስጥ ያለውን ገደሉ። ሌሎቹን ኃይለኛ እርምጃ ነው የወሰዱባቸው። ግልጽ ነው። ይህም በተመለከተ ነው የሚጠቅስላችሁ ሁለት ቡድን ያላችሁ ያ በዛው ተጻራሪ ነብዩ ሲገቡ በኢስላም ታሪክ የመጀመሪያ የተገነባው መስጂድ ማን ነው? መስጂድ ቁባ። እዛ ውስጥ ደግሞ ሙእሚን ጠንካራዎች ነበሩ። ለኢስላም የሚዋደቁ አንበሶች፣ የኢስላም አንበሶች ነበሩ። ሁለቱን እያነጻጸረላችሁ ነው። መንደርደሪያ ይህንን ካልኳችሁ ወደ ኪታቡ ስንመለስ ፈሪቁን በና መስጂደሁ መስጂዱን ገንብቷል ከፊሉ ቢንየትን ሳሊሐ በምንያ ንያ በምርጥ ንያ ኻሊሳ ሊላሂ ዐዘ ለአላህ በጠራይ ሆነ አቂዳ ላይ ሆኖ ወፈሪቁን ከፊል ቡድን በና መስጂደሁ መስጂዱን ገንብቷል ሊሀደፊን ሰይእ መጥፎ ምን ይዘው ሀደፍ ማለመ ማለት ግብ ወይም አላማ ማለት ይዘው ወአቂደቱን ፋሲዳ የተበላሸ አቂዳ ይዘው ነው የገነቡት። የአላህ መልእክተኛ ሲመለሱ ፈአመረ አላሁ ነቢየሁ ነቢዩን አላህ አዘዛ ዩሰሊ ፊል መስጂድ ለዚ ኡሲሰ አለ ተቅዋ በተቅዋ ላይ የተመሰረተው መስጂድ ላይ ስገድ ብሎ አዘዛቸው። ማን ነው የቱ የቱ ነው ሴቶች መስጂደል ቁባ ላይ ስገድ ብሏል። ወነሃው ከለከላቸው ነብዩን አዩሰሊ ፊል መስጂድ በዛ መስጂድ መስገድን አለዚ ኡሲሰ አለል ኩፍር በኩፍር የተመሰረተው የሆነው መስጂድ ውስጥ መስገድ ምን ይባላል? እሱ መስጂደል ዲራር ይባላል። መስጂደል ዲራር ይባላል። አለል ኩፍር በምን ላይ የተመሰረተው በኩፍር ወልመቃሲድ ሰይአ መጥፎ ግብ አላማ የያዘ የሆነው ቃል አላሁ ተዓላ ይህንም በተመለከተ አላህ ስብሓነሁ ወተዓላ ብሎ ይላል ወለዚነ እነዛ ኢተኸዙ የያዙ መስጂደን መስጊድን ዲራረን ሙስሊሞችን ለመጉዳት ሙስሊሞችን ምን ለማለት ለመጉዳት ضرر ማለት ጉዳት ማለት ወኩፍራን ክህደትን ለማሰራጨት ወተፍሪቀን ለመለያየት በይነ አልሙእሚኒን በአማኞች መካከል ለመለያየት ምክንያቱም መስጊድ እዛ ሰሩ ማለት ምን ይሆናል ማለት ነው ሙስሊሙ ይበታተናል አይደል አዎ እየወሰዱ የራሳቸውን አላማ ያስነግባሉ እያሉ እያሉ ያጎርሱታል መጥፎ ነገር ሹባቱን ሻህባውን ወኢርሳደን ለመጠባበቅ ሊመን ሐረበ አላህ የገነቡት ነው አይደል? ለመጠባበቅ ማንን ነው የሚጠባበቁ? አቡ አሚሪ አራሂብን ይመስል ሊመን ሐረበ አላህ ከዚህ በፊት አላህ ለተዋጋ ወረሱለሁ መልእክተኛውንም የተዋጋ ሚን ቀብሉ ከዚህ በፊት እየነገራቸው አራና ለነብዩ ከዚህ በፊት አላህ የተዋጋ መልእክተኛውን የተዋጋን ለመጠባበቅ ብሎ ያደረጉት ብሎ እየነገራቸው ነው ለአላህ መልክተኛ ያ ነቢየላህ ያ ረሱለላህ ወለየሕሊፉና ይምሉልሃል إن أردنا እኛ እኮ የፈለግነው ይህንን መስጂድ መገንባታችን ኢለል ሑስና መልካምን እንጂ አልሻንም አልፈለግንም ይሉልሃል والله አላህ እኮ يشهد ይመሰክራል إنهم لكاذبون። እነሱ ምንድን ናቸው ውሸታም ናቸው እንዳታምናቸው አለ አላህ ላተቁም ቢሂ አበዳ መቼም እነሱ በገነቡት መስጂድ ውስጥ እንዳቆም ለመስጂዱን ያ መስጂድ እኮ ኡስስ አለ ተቅዋ በተቅዋ ላይ የተመሰረተው ሚን አወል የውሚ ከመጀመሪያው አንስቶ ማን ነው እሱ መስጂደል ቁባ አሐቁን ምን ያለ ነው የተገባ ነው አሐቁን ማለት ማለት ነው የተገባ ነው። አንተቁመ ፊሂ በዛ ውስጥ መቆምህ የተገባ ነው። ለምን ካልክ በዛ በመስጂደል ቁባ ውስጥ ሪጃሉን ምኖች አሉ፣ ወንዶች አሉ። ዩሂቡነ የሚወዱ አየተጠሃሩ መጽዳዳትን መጥራራትን የሚወዱ ከወንጀላቸው ከመጥፎ ነገር መጥራራትን የሚወዱ አሉ። ወላሁ ዩሂቡል ሙጠሂሪን እነዛ የሚጽዳዱትን የሚጽዳዱትን የሚጥራሩትን አላህ ይወዳል ከመጥፎ ነገር ወደ አላህ የሚመለሱትን ይወዳል أفمن أسس يا محمد يا نبي الله أفمن أسس بنيانه ግንባታውን የመሰረተ ሰውና አላ ተቅዋ ሚንላህ አላህን በመፍራት ላይ ግንባታውን የመሰረተና ወሪድዋንን አላህን በመውደድ ላይ እየተመሰረተ ኸይሩን በላጭ ነው አም ወይስ አም ወይስ ጥያቄ ነው እንግዲህ አም ወይስ መን አሰሰ የመሰረተ ቡንያነሁ ምኑን ግንባታውን ይኸው ጥያቄ ነው እኩል ነው ወይ እያለ እየጠየቀ ነው አም ወይስ ምን አሰሰ የገነባ ቡኒያ ግንባታውን አላ ሸፋ ጫፍ ላይ ሆኖ የገነባ እዩ ሸፋ ምን ማለት ነው ሸፋ ምን ማለት ነው ጫፍ ላይ ሆኖ ጁሩፊን ምን ላይ ገደል ላይ የገነባ جرف ማለት ማለት ገደል ላይ هار ምን የሚል የሚናድ በሆነ ነው የገነባ አሁን ምሳሌ ቤት የሚሰራ አለ ጫፍ ገደል ላይ የሚሰራና መሀል ላይ ምን አውጥቶለት base አውጥቶለት በደንብ የሚሰራ ሰው ሁሉ ነው። ለምን ጫፍ ላይ የሰራ ምን ይላል ይናዳል። ወይ ጎርፍ የመጣ ጊዜ የሆነ ነገር የመጣ ጊዜ ሸርሽሮ አዎ እንዳልነበር ይሆናል ማለት ስለዚህ ምን አለ እኩል ነው ወይ አመናሰተ ያ የገነባ ቡኒያ ነው ግንባታው على شفا ጫፍ ላይ ሆኖ جرف ገደል ላይ ሆኖ ሀሪም ምን የሚል ምን የሚል የሚናድ ما شاء الله فانهار به በሱም ይናድበታል ፊናሪ ጀሀነም ወደ እሳት ነው የሚናድበት። ሽርክ ላይ ነው ያለው፣ መጥፎ ነገር ላይ ነው ያለው። ስለዚህ እኩል አይሆንም ነው እኩል አይሆንም። ወላሁ አላህ እኮ ላ የህዲ አይመራም አልቀውመ ዛሊሚን እነዛ በዳይ ህዝቦችን አላህ አይመራም። በዳ የተባሉት ማን ናቸው? ከዙልሙላ ዙልም ምንድን ነው? እስቲ ንገሩኝ ሴቶች። ከዙልሙላ ዙልም ምንድን ነው? ሽርክ ነው አይደለም? ኢነ ሽርከ ለዙልሙን አዚም። ይህንን የተናገረው ማን ነው? ሉቅማን አይደል? ሉቅማን لابنه ለልጁ አይደል? ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን አዚም ብሎ ነው የነገረው ማለት ነው። ስለዚህ ከሽርክ መጥራት አለብን። አቂዳችንን መጠበቅ አለብን። የዛሬ ትምህርታችን እዚህ ላይ ያበቃል። ጥያቄ